بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته صلوة حديث وعن أبي عبد الرحمن عبد الله بن عمر بن الخطاب رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول انطلق ሰላሳቱ ነፈሪን ሚመን ካነ ቀብለኩም ይህን ሀዲስ የሚናገሩት አቡ አብዱራህማን አብዱላህ ብን ዑመር ናቸው። የዑመር ልጅ ናቸው። አብዱላህ ብን ዑመር እብን ልከጣብ አቡ አብዱራህማን ኩንያቸው ነው። የዑመር ብን ከጣብ ልጅ ናቸው። ረዲየላሁ አንሁማ ሁለቱም ሰሃብዮች ናቸው። አብዱላህም አባታቸው ከጣብ ነቢዩን ሰለላሁ ዐለይሂ ወሰለም በመከተል ምሳሌ የሚደረግ ነው። አብዱላህ ኢብኑ ዑመር ቃለ የአላህ መልእክተኛ ብለው አሉ። አብዱላህ ኢብኑ ዑመር ናቸው ይህን ሐዲስ የሚያደርሱን። ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ሰማኋቸው የቆሉ ብለው ሲሉ እንጠለቀ ሰላሰቱ ነፈሪን ሶስት ሰዎች ሄዱ። እንጠለቀ ማለት ሄደ ማለት ነው። ሰላሰቱ ነፈሪን ሶስት ሰዎች ሄዱ። ወጡ ከቤታቸው ምንም ካነ ቀብለኩም ከናንተ በፊት ካሉ ህዝቦች መካከል ሐታ አዋሁም አልመቢቱ አዋ ማለት አስጠጋ ማለት ነው። ሐታ አዋሙ አዋሁሙል መቢቱ መቢት እንቅልፍ መተኛ መተኛ ቦታ ሄደው ሄደው ወይ ሜዳ ላይ ያደራሉ እሳት እያበሩ ወይ ደግሞ ዋሻ ምርጥ መሸሻቸው ነው። ሐታ አዋሁሙል መቢቱ መቢት ማለት ባተ ከሚል የተያዘ ነው። ባተ አደረ ነው። አዳር ወደ ምን አስጠጋቸው? ኢላ ጋሪብ ወደ አንድ ዋሻ አስጠጋቸው። ፈደኸሉሁ ወደዛ ዋሻ ገቡ። በተፈጥሮ ያለ ብዙ ጊዜ ዋሻ ሲባል ተራራ ዋሻ ሲባል ተራራ ውስጥ ነው የሚገኘው። ወይ ሰዎች ይሰብታል ወይ በተፈጥሮ ይሆናል እና ሐታ አህዋሁሙል መቢቱ ኢላ ጋሪን ፈደኸሉሁ ገቡ እዛ ከዛ በኋላ ፈንሐደረት ኢንሐደረ ተንከባለለ ማለት ነው። ፈንሐደረት ሰፍረቱን አንዲት ቋጥኝ ተንከባለለችና ሚነል ጀበሊ ከተራራው ላይ ፈሰደት አለይሂም ልጋራ ሰደ ማለት ዘጋ ነው። ፈሰደት አለይሂም ልጋራ ያንን ዋሻ ዘጋችባቸው። ፈቃሉ አሉ ኢነሁ ላ ዩንጂኩም ሚን ሀዚህ ሰፍረቲ ሚን ሀዚህ ሰፍረቲ ከዚች ቋጥኝ የሚገላግላችሁ የለም አሉ ኢላ አንተድዑ አላህ ኢላ አንተድዑ አላህ አላህን ብትለምኑ እንጂ ኢላ አንተድዑ አላህ አላህን ብትለምኑ እንጂ ቢሳልሑ አዕማሊኩም በመልካም ስራዎቻችሁ አላህን ብትለምኑ እንጂ ማንም የሚገላግላችሁ የለም። ቢጮሁ ማን ይደርስላቸዋል? ንግፋት እንዳይባል ሶስት ሰው የሚያነሳው ቋጥኝ አይደለም፣ በጣም ትልቅ ቋጥኝ ነው እና ከተራራው ደግሞ ተንከባላ ዋሻውን ዘጋቸውና ኢላ አን ተድዑ አላህ ቢሳሊህ አማሊኩም ቃለ ረጁሉን ሚንሁም ከዛ በኋላ ከነሱ መካከል ሶስት ነበሩ አንደኛው አለ አላሁማ አላህ ሆይ ካነ ሊ አበዋኒ አበዋን ይባላሉ እናትና አባት እኔ ወላጆች ነበሩኝ በህይወት የደረስኩባቸው ማለት ምንድነው ወላጆች ነበሩኝ እኔ እነሱን ለማገልገል በደረስኩበት ሰዓት በህይወት ያሉ ማለት ነው። ለዚህ ነው ፈወጀደ አበወይህ የሚለው። ማንም ሰው መቼም ቢያንስ ቢያንስ እናቱን ያገኛል ከተወለደ በኋላ እና ምን ለማለት ነው ፈወጀደ አበወይህ ከተባለ እሱ ለخدمه ደርሶ እነሱም በህይወት አገኘ ማለት ነው። ለخدمه ሳይደርስ ልጅ ሆኖ ምን ያደርግላቸዋል? እና ካነሊ አበዋኒ ሲል በዚህ መልኩ ነው መረዳት ያለባቸው። አለበለዚያ ግን ካነሊ አበዋኒ የሚለው አባትና እናት የሌለው አለ እንዴ የሚል ትርጉም እንዳይፈጣ። ካነሊ አበዋኒ እኔ ለኺድማ ደርሼ በህይወት ያገኘኋቸው እናትና አባት ነበሩኝ። ከቢራኒ ያረጁ ማለት ነው። ወኩንቱ ላ አግቢኩ وكنت لا أغبق قبلهما أهلا ወላ ማለት ወኩንቱ ነበርኩኔ ወይንም ገቡቅ ከሚል ነው የተያዘው ገቡቅ ከሚል ነው የተያዘው መጠጥ ማለት ነው የወተት መጠጥ ስለዚህ ወይ ሩባዕይ ነው ወይ ሱላስይ ነው ኸይር ስለዚህ አግቢቁ ይሻላል ወዝኑን ወዝኑን እያየን ነው ወኩንቱ ላ አግቢቁ ማንንም አላጠጣም ነበረ ቀብለሁማ ከነሱ በፊት አህለን ማለት ቤተሰቦችን አህል ማለት ሚስቶችን ማነው ሚስቴን ልጆችን ማለት ነው ወላ ማለን ማለት ደግሞ እዚህ ላይ ባሮች ከዛ ስለሚመደቡ مال ነው የሚባሉት እንጂ ግዑዝ ነገር ይጠጣል ማለት አይደለም። ለማንኛውም እኔ ሚስቴንም ልጆቼንም እንደዚሁም ደግሞ مالا አለ ባሮችንም አላጠጣም ከነርሱ በፊት አልቤ እናት አባቴን ሳላጠጣ በፊት ማንንም አላጠጣም ነበረ። ፈነአ ጠለቡ ሸጀሪ نأى ማለት አራቀኝ ማለት ነው። ወነአ ቢዛኒ ቢሂ ተፍሲር ላይ አይተናል። ፈነአ ማለት እኔን አራቀኝ ጠለቡ ሸጀሪ ጠለቡ ሸጀር ዛፍ ፍለጋ ግመሎች ከሆኑ ማለት ይጓዛሉ ሰዎች የውመን ከዕለታት አንድ ቀን ዛፍ ፍለጋ አራቀኝ ከቀዬ ፈለም አሪፍ አልተመለስኩም። እዚህ ቦታ ላይ ያዙልኝ። አድነ ማን ነው? ገዳ ማለት ጠዋት ማለደ ነው። ገዳ ከተባለ ጠዋት ማለደ ነው። ገዳ ራሃ ከተባለ ደግሞ ከሰዓት በኋላ ሄደ ነው። ከሰዓት በኋላ ሄደ ወይ ተመለሰ ከሰዓት በኋላ ከመግሪብ በፊት ከመግሪብ በኋላ ከሆነ አድለጀ ነው የሚባለው ከኢሻ በኋላ ከሆነ አስራ ነው የሚባለው አስራ ቢአብዲሂ ፈአስሪ ቢዒባዲ ለይለን እነኩም ሙተባኡን እንዳለው ስለዚህ ፈለም አሪፍ አልተመለስኩም አለይሂማ ሐታ ናማ እኔ ተመልሼ እስክመጣ እነሱ ተኙ ፈሐለብቱ ለሁማ ገቡቀሁማ ከዛን መጠጣቸውን አንለብኩላቸው። መጠጡን ይዤ ስመጣ ፈወጀትሁ ማና ኢባይን ተኝተው አገኘኋቸው። ፈከሪቱ በእንቅልፍ ውስጥ ፈጥመው ስለነበረ ፈከሪቱ ቀላሁኛለ አለ አን ኡቂዘሁማ እንዳልቀሰቅሳቸው ፈራሁ። ቀላሁኝ ወአን አግቢቃ ቀብለሁማ አህለን ወላ ማለን ከነርሱ በፊት ደግሞ ቤተሰቤንም ባሮቼንም ማጠጣትን አልፈለኩም። ፈለቢስቱ ቆየሁ ወልቀዳሁ ጮጮ ማለት ነው ያለኩበት ጮጮ አላ የደየ አላ የዲን ይሆናል በእጅ ሳለ እንዲህ አንተዚሩ እስቲቃወሁማ የነሱን ከእንቅልፍ መንቃት የነሱን ከእንቅልፍ መንቃት እየጠበቅኩኝ ሐታ በሪቀል ፈጅሩ ፈጅር እስኪቀድ ድረስ ጎህ እስኪቀድ ድረስ ተራፈን ወፍብየቱ ልጆቹ አባታችን ወተሰጠን ስጠን በማለት የታባ ገውና እንደ ቀደም ይላል የተባገውነ ይጮሃሉ ማለት ነው ልጆቹ ወሲብየቱ የተባገውነ እንደ ቀደም ማናሁ የተሳየሁነ ወየብኩን ይጮሃሉ ያለቅሳሉ ማለት ነው እታች ታሊቅ ወደ ታች ስክሮል አርጉና ተመልከቱ እንደ ቀደም ከዛ فاستيقظا እናትና አባቴ ነቁ فشربا غبوقهما መጠጣቸውንም ጠጡ اللهم إن كنت فعلت ذلك። አላህ ሆይ ነገር አድርጌ ከሆነ እብትጋ ወጅሂክ ያንተን ፊት ፍለጋ አድርገው ከሆነ ፈፈርጅ አና ማ ናህኑ ፊሂ እኛ ያለንበትን ነገር فرج ገላግለን አለ من هذه الصخرة ከዚች በዚች ቋጥኝ ምክንያት ካለንበት በላ አላህ ሆይ አለ ከዛን ፈንፈረጀት ፈንፈረጀት ማለት ክፍተት አሳየት ማለት ነው ፈንፈረጀት ይላል ፈርጅ ከሚል ነው የተያዘው እና ኢንፈረጀት እና ክፍተት ማለት ተከፈተች ጫም የተወሰነ ያህል ላ የስተጢዑነ አልኹሩጀ ሚንሁ ግን ሰው የሚወጣበት ቀድር ያህል አይደለም ተከፈተች ሱብሃንአላህ ለዚህ ዱዓው መቅቡል ነው ማለት ነው ወዲያው ነው የታየው እኛ ደግሞ ምን ብለን ዱዓ አርገን ነው እንዲህ ያለ ፈረጃ የምናመጣው ቃል አልአኸሩ ሌላኛው ደግሞ አላሁማ አላህ ሆይ እነሁ ካነት ሊ ብነቱ አም ያጎቴ ልጅ ነበረች ይላል እና ያው አረቦች ሸሪዓውን ተገብራሉ። ማንም ሰው ያጎቱ ሴት ልጅ ካለ ይጠብቆ ነው የሚያገባው። አፋርም አሁን አክሱማ ይሉታል። ጠብቆ ነው የኔ ነች ነው የሚለው። ሌላ ሰው ካገባ እገላለሁ ነው የሚለው እና ይሄ የተደገፈ ነው። ይሄ ባህልም ማን ነው ይሄ ባህሉን ውስጥ Islamic culture ም culture ነው Islamic culture እንለዋለን እንጂ ልምድ ማለት ነው ይሄ ልምድ ይባል አረቦች ዘንድ በደንብ ይታወቃል ለዚህ ነው ሚስት ባሏን የብነ አሚ እብነ አሚ ነው የምትለው ብንት አሚ ይላታል እሱ ከዛ ያው አብራችሁ ያላችሁ ሰዎች ታውቋቸዋላችሁ አላሁማ ኢነሁ ካነት ሊ ኢብነቱ አሚ ያጎት ልጅ ነበረችኝ ካነት አሐበ ናስ ኢለየ ወደኔ ከሰዎች ሁሉ እጅግ ተወዳጅ ነበረች። وفي رواية በሌላ ዘገባ كنت أحبها ወዳት ነበር كأشد ما يحب الرجال النساء ወንድ ልጅ ሴት ይወዳል የተባለውን ጥጉን ያህል ነው መወዳት አለ። أشد ማለት በጣም ነው መወዳት كأشد ما يحب الرجل النساء አለ። ከዛን فأردتها ፈለኳት على ነፍሲሃ ነፍሷን ራሷን ፈቅዳ እንድትሰጠኝ ፈለኳት። ፈምተናዓት ሚኒ ምተናዓት ሚኒ ተከለከለች ከኔ አለ። እምቢ አለችኝ። حتى ألمت بها سنة سنة ማለት ችግር ነው። سنة ችግር ነው። እዚህ ላይ ألمت بها سنة نزلت بها من السنين አለ። ከችግሮች መካከል የሆነ ችግር سنين ድርቅ ነው። ስለዚህ ያ እንትን ችግር ደረሰባት ማለት ነው። አለመት ቢሃ ወአኸዘተሃ سنه من السنين ስለዚህ ألمت به ማለት ላይለቅ አጥብቆ ያዘ ነው ألم به فجاءتني መጣችኝ ወደኔ መጣች ፈአጠይቱሃ እስሪና ወሚአተ ዲናሪ መቶ ሀያ دينار ሰጠኋት ግን በ شرط ነው አላ አንቱ ኸልየ በይኒ ወበይነ ነፍሲሃ መቶ ሀያ ዲናር ግን በእኔና ባንቺ መካከል ግርዶሽን ልታነሺ خلى ማለት ፈቀደ ማለት ነው አሳለፈ ስለዚህ ፈከሉ ሰቢለሁ እንዳለ መንገዱን ተጉለት ይለፍ እና አንተ ኸልየ በይኒ አላ አንተ ኸልየ በይኒ ወበይን አለት አደረገ በቃ ፈቀደች ማለት ችግር በጣም ጠንቶባት ሐታ ኢዛ ቀደርቱ አለይሃ በሷ ሁሉ ነገር ማድረግ ሲችል ወፊ ሪዋየትን በሌላ ዘገባ ፈለማ ቀዓቱ በተቀመጥኩ ጊዜ በይና ርጅለይሃ በሁለት እግሮቿ መካከል ስቀመጥ እንግዲህ አስቡት ቃለት አለች እተቅላህ አላህን ፍራ ወላ ተፉበል ኻተመ ቀለበቱን አትገርስሰው ኢላ ቢሐቅህ በሐቁ ሐቁን አድርሰህ እንጂ ቀለበቱን አትገርስሰው አለችኝ ወላ ተፉበል ኻተመ ኢላ ቢሐቅህ ማለት ክብረ ንጽህናዋን ሐቁ ወንካህ ያለ ኒካህ በዚህ ማለት ነው በፋሕሻ ነው ከባድ ነው እና ይሄ ሴቶች ሳይሆኑ ወንዶች ያውቁታል ወንዶች ያገባችሁ ወንዶች ምን ያህል ፈተና እንደሆነ ማለት ነው ለወንድ ነው በጣም ከባድ በጣም ከባድ ነው እዛ ደረጃ ላይ ከደረሰ መድፍ እንኳን ቢተኮስ አይመለስም አይሰማም ግን اتقلاها ولا تفض الخاتم إلا بحقه ስትለው فانصرفت وعلى كذا انصرفت وعلى تنسى انصرف عبالا تدقوا له هذا عنها كسوة توقدك وعلى وهي أحب الناس إلي فميزان بجيك توردك سيد هنا فعلا وتركت الذهب الذي أعطيتها لفتها تنبرك توقني اللهم مالك الله إن كنت فعلت ذلك إن جرى درجيك هنا ابتغاء وجهك ያንተን ፊት ፈልጌ እቅብልክ ከሆነ ፈፍሩጃና ማናህኑ ፊሂ እኛ ያለንበትን ነገር ይህን ችግር ገላግለን አለ ፈንፈረጀት አሰኽረቱ ፈንፈረጀት አሰኽረት ፈንፈጀረት ሰኽረቱ ቋጥኛ ተከፈተች ግን አሁንም ገይረ አነሁም ላ የስተጢዑነ ልኹሩጀ ሚንሃ አሁንም ከሷ መውጣት የሚችሉ አልነበሩም ማለት ነው ስለዚህ ሰው የሚያወጣበት ቀድር ያህል አይደለም የተከፈተው وقال الثالث ሶስተኛው አለ اللهم الله ሆይ استأجرت وجراء አለ استأجرت ማለት ቀጠርኩ ማለት ነው وجراء ጀሙ አጂር አንዱ አጂር ነው የሚባለው በቅጥር የሚሰራ ሰው አጂር ይባላል ፕሉራል وجراء ነው فعيل فعلاء ككبير كبراء وبخيل بخلاء وعظيم عظماء وعليم علماء وجراء አላሁመ ስተእጀርቱ ጀራአ ሰዎችን ቀጠርኩኝ፣ በቅጥር የሚሰሩ ሰዎችን ቀጠርኩኝ። ወአጠይቱሁም ከሰሩ በኋላ ስራውን ወአጠይቱ ወአጠይቱሁም አጅረሁም የሁሉንም እንዳሰጠሁኝ غير رجل واحد የሁሉንም ደሞዝ ሰጠው። ገይረ ረጁል ዋሂድን አንድ ሰው ሲቀር ተረከ ለዚ ለሁ ለሱ የሚገባውን ነገር ጥሎ ወዘሃበ ሄደ። ከዛን ፈሰመርቱ ሰመረ ማለት እንዲህ እንዲያፈራ አደረገ ማለት ነው። ሰመረ ሰመር ከሚል የተያዘው ፈሰመርቱ አጅረሁ የሱን አጅር የሱን ደሞዝ ሰመር ማለት ለምሳሌ አንድ ፍየል ገዝቶ ቢለቃት ያቺ ፍየል ስትራባ እንዲህ እያለ ምናምን እያለ ሀተበ አፋፋሁለት ማለት ነው። ፈሰመርቱ አጅረሁ የሱን ደሞዝ እንዲበረክት አደረኩለት፣ ፍሬ እንዲያፈራ አደረኩለት። ሀታ ከሱረት ሚንሁል አምዋል ከዛ ከሱ ደሞዝ ንብረቶች እስኪበዙ ድረስ ፈጃአኒ ባዕደ ሒንን ከጊዜ በኋላ መጣና ፈቃለ ያ አብደላህ አንተ ያላ ባረ ሆይ አዲ ኢለየ አጅሪ በእንዲህ በእንዲህ ጊዜ አንተ ዘንድ የሰራሁት የሰራሁበት አለኝና ክፈለኝ እሱን አለኛል ፈቁልቱ ብያልኩኝ ኩሉ ማ ተራ ሚን ኩሉ ማ ترى من أجرك ይሄ የምታየው በሙሉ ያንተ ደሞዝ ነው ያንተ ንብረት ነው ብሎ አለኝ من الإبل ግመሎች አሉ والبقر ላሞች አሉ፣ ፍየሎች አሉ፣ والرقيق ባሮችም አሉ። ያንን የሚጠብቁ ማለት ነው። يا الله سبحان الله ምን ያህል ነው እንሰፋለት። فقال يا عبد الله أد إلي فقال يا عبد الله لا تستهزئ بي እኔ እኮ ያልኩት አንተ ጋር የሰራሁበትን ነው፣ እባክህ አትቀልድብኝ አለኝ ፈቁልቱ ብያልኩ لا أستهزئ بك ቀልዴን አይደለም ብዬ ነገርኩት የምር መሆኑን። فأخذه كله ያንን ሁሉ ወሰደዋል። فاستاقه ነዳው ማለት ነው። فلم يترك منه شيئا ከሱ ምንንም አላስቀረም ማለት اللهم إن كنت فعلت ذلك ማለት ሁሉንም እንዲወስድ ስለፈለገ ነው ሰውየው። اللهم إن كنت فعلت ذلك ابتغاء وجهك ያንተን ፊት ፈልጌን አድርጌ ከሆነ فافرج عنا ما نحن فيه ያለንበትን ነገር ገላግለን ብሎ አለሱ فانفرجت ተከፈተች አስተኽረቱ ቋጥኛ ተከፈተችና فخرجوا يمشون ወጥተው ሄዱ ማለት ነው። خرجوا يمشون ሌላ ነገር አይደለም። ፈኸረጁ የምሹን ወጡ ሄዱ በአማን ሙተፈቁን አለ። ባቡ ተውባ ነው የተውበት ባብ ነው የሚቀጥለው ይላል። ኸይር ቃለ ዑለማኡ ዑለማ ብለዋል። አተውበቱ ተውበት ማለት ዋጅበቱ ምን ኩል ዘንብ ከእያንዳንዱ ወንጀል ተውበት ማድረግ ዋጅብ ከኛ የሚጠበቅ ነገር አለበለዚያ አላህን በወንጀል መገናኘት ማለት ነው። አላህ ይጠብቀንና በተለይ በዚህ ዘመን በአኽሩ ዘመን ስንት አክራን የሚያበላሽ ነገር ባለበት ስንት አክራን የሚያበላሽ ነገር ባለበት ከሚታየው ከሚሰማው ከው እና ችግር ነው ሐቂቀተን አላህ ይጠብቀንና ስለዚህ ሁሌ ተውበት ማድረግ አለብን። እንደገና ወንጀል ላይ ደጋግመን መገኘት የለብንም። አላህ ከወንጀል እንዲያወጣን ዱዓ እናድርግ። اللهم አፍሪጅና من ذل ማዕሲያ الى عز ኢባዳ እንበል። ማዕሲያ ወንጀል ዙል እንዳለ ውርደት አለው ማለት ሰው ሳይንቀን በፊት እኛ ራሳችንን እንንቃለን። ወንጀል የሚሰራ ሰው መጀመሪያ ሞራል የለውም። ህይወት ትደብረዋለች፣ ህይወት ትደብረዋለች፣ ታስጠላዋለች። በቃ ራሱን የበታች አድርጎ እንትን ይላል ያስባል ግን በጣም የሚሰራ ሰው አላህን የሚታዘዝ ኸይር ስራ የሚሰራ ሰው ሁሉ እስትግፋር የሚያደርግ ወደ አላህ የሚመለስ ከሆነ ደግሞ እንዲህ ያለው ሰው ደግሞ እንትን ነው ምንድነው አንደኛ እዘን ነፍሳለሁ ነፍሱ ኩሩ ነው በቃ እኔ ጌታዬን አግኝቻለሁ እና ምን አጥቻለሁ ነው ይላል ምንም የሚያስከጅለው ነገር የለው ሀከዛ ስለዚህ ካና ምን ضمن دعاء الصالحين اللهم اخرجنا من ذل المعصيه الى عز العباده ከማዕሲያ ውርደት ከዒባዳ ክብር አሸጋግረን ብለው ይላል ዒባዳ እዝ አለው ክብር አለው ወንጀል ውርደት ነው ስለዚህ እነኚህ እርቃናቸውን የሚሄዱ ፈረንጆች ከምንም በላይ ሰብአዊ ክብራቸውን ሽጠው ነው የሚሄዱት ስለዚህ ከእንስሳ ጋር ነው የሚስተካከሉት እና ሴቶቻቸው ረጃጅም ቀሚስ ሲለብሱ ሂጃብ ያደርጉ በቃ ክብር ይላበሳል። እንዲህ ነው የሰው ልጅ መሆን ያለበት እንጂ አውረቱን በሙሉ ክፍትፍት አድርጎ ሲሄድ ምን ቀረው ታዲያ? ለይሰ እንደሁ ከራማ የሚሰራው ሰው እንደዚህ ነው እና ባበ ተውባ የሚያስረዳን ነገር አለ። በመጀመሪያ ደረጃ የቂያማ ምልክቶች ብለን ባነሳ ነው ደርሳችን የተውበት በር የሚዘጋበት እለት እንዳለ አይተናል። ፀሐይ ልክ ከመግሪቢሃ ከመጥለቂያዋ ስትወጣ ማለት ነው ለሶስት ቀን ያህል ነው እንደዛ የምትወጣው ከምዕራብ ከዛን ወደ ኖርማል ትመለሳለች ግን የተውበት በር ይዘጋል ደግሞ እያወቁ ወንጀል ላይ አይቆዩም ሚኒባሮች ይላል ወለም ይስሩ አላ ማ ፈአሉ ወሁም ያዕለሙን ይላል قال العلماء التوبة توبة واجب من كل ذنب كوانجل ሁሉ ዋጅብ ነው فإن كانت المعصية بين العبد وبين الله ወንጀሉ በአንድ ባሪያና በአላህ መካከል ከሆነ በይነ አላህ ተዓላ ላ ተተዓለቁ ቢሐቅ አደምይን ከሰው ልጅ ሐቅ ጋር የማትተሳሰር ከሆነች ፈለሃ ሰላሰቱ ሹሩጥ ተውበቱ ተቀባይነት እንዲያደርግ ሶስት ሸርጥ አለ። አሐዱሃ አንደኛ አሐዱሃ አንደኛው አንዩቅለአ አኒል ማዕሲያ አንደኛው አንዩቅለአ አኒል ማዕሲያ ማዕሲያውን ማቆም አለበት። ከወንጀሉ ላይ መነቀል አለበት ዩቅሊአ ማለት ነው ዩቅሊአ አኒል ማዕሲያ ከወንጀሉ መራቅ አለበት አንድ ሁለተኛ አየን ደማላ ፊዕሊሃ በዘመናችን እኛ ምን ያላየነው ነገር አለ ስንቱን አተራመስ ነው ይላል አውዙ ቢላህ ይሄ በጣም አላህ ለሰዎች ይምራል ኢለል ሙጅሪን ማለት ነው ሰለላሁ ዐለይሂ እንደ ጀብዱ የሚያወራ ከሆነ ያው አላህ ያለቅሳል አውዙ ቢላህ ስለዚህ ተደብቆ አላህ ወይ ማረኝ ብሎ እንደማልቀስ እንደ ጀብዶ ያወራል። ስንት ወጣት ነው እንደዚህ በጃይል ካለፈውን ጊዜ እንደ ጀብዶ የሚያወራው አውዙቢላ እና አየን ደማአላ ፊዕልሃ ይህን በማድረጉ ሊጸጸት ይገባል። ወሳሊስ ሶስተኛው አንያ አዚመ መቁረጥ አለበት። አላ የዑደ ኢለይሃ አበደ ወደዛ መቼም ላለመመለስ መቼም ላለመመለስ መቁረጥ አለበት። ከዚህ በተጨማሪ ተውበትን የሚያሰኘው አንጀንደ ማላ ፊዕሊሃ ይላል አይደለም ሲጸጸት አስከትሎ እስትግፋር ማድረግ አለበት እስትግፋር ማድረግ አለበት ስለዚህ ወንጀሉን ያቆማል ይጸጸታል ሲደመር እስትግፋር ያደርጋል ቀጥሎ ላይመለስ እንትን ይላል ይቆርጣል خير ስለዚህ አህዱ ሰላሰቱ ከነኚህ ከሶስቱ አንዱ ከጎደለ ለም ተሲሐ ተውበቱ ተውበቱ ተቀባይነትን አታገኝም ወይም ካነትን ማፍያቱ ተተአለቁ ቢአደምይን ማፍያው ግን ወንጀሉ ከሰው ልጅ ጋር የሚያያዝ ከሆነ ፈሽሩጡሁ አርባአቱን ያን ሸርጦ አራት ይሆናል ሀዚህ ሰላሰቱ ከላይ የተጠቀሱት ሶስቱና ወአን የብረአ ሚን ሐቅ ሳሒቢሃ ከዛ ምን ሐቅ ሳሒቢሃ ማለት ከሰውየው ሐቅ ከሰውየው ሐቅ ንጹህ መሆን አለበት እንዴት ያብራሩታል ፈኢን ካነት ማለን ገንዘብ ከሆነ አው ነህወሁ ወይ ገንዘብ ወይ ንብረት ከሆነ ረደሁ ኢለይህ ይመልስለታል። ወኢን ካነት ሐደ ቀዝፊን ሐደ ቀዝፍ ይባላል። ሐድ ማለት ቅጣት ነው። ቀዝፍ ማለት ደግሞ መሳደብ፣ በዚና ሰውን መወራወር ነው። ሐዱ ቀዝፍ ይባላል ያ ከሆነ ደግሞ ያብነ ዚና ብሎ ካለ ያዛኒ ያዛኒያ ካለ ወነህወሁ መከነሁ ምንሁ ነው መከነሁ ሚንሁ ማለት ያመቻቸዋል ራሱን ለዛ ነገር ያመቻችለታል ማለት ነው ምን ማለት ነው ራሱን ለዛ ያመቻችለታል ማለት እኔ ስለሰደብኩ እንዲህ ብዬ ስለሰደብኩ እንዲህ ስለዚህ አንተ አለንጋ ይሰጠዋል ግረፈኝ ይለዋል ማለት ነው ስለዚህ ሐዱ ቀልብ ሰማኒነ ጀልደተን ነው ያለው። ካውጠለበ አፍወሁ ወይ አፉ አፉታን ከሱ ይጠይቃል። ባይሆን እዚህ ቦታ ላይ አፉታ መጠየቅ በሚባል ማለት ነው። አንዳንድ ሰዎች ያሙናል። ለምሳሌ አንድ ሰው የተወሰኑ ሰዎችን ያሙና ከዛ በኋላ ወይ ያስቀይሙና በንግግር አፉ በይ አፉ በለኝ ይላል። ከዛ በኋላ ኧረ ላና ብላ አፉ በለኝ ይባላል። እድሜ ልክ አፉ ሲባል አይከረምም። እኛ አፉ እንላለን ግን አላህ ላይቀበለው ይችላል። ለምን እየታወቀ እየታወቀ ሲሄድ ከላ በል ራና አላ ቁሉቢሂም ይሄንን ነው ልብ ላይ ይደፈደፍና ልብ ይደነድናል። ስለዚህ አላህ ደግሞ ምንድነው ወየግፊሩ ማ ዱነ ዛሊክ ሊመን የሻእ ያለው። ለፈለገው ይምራል፣ ካልፈለገስ መማር። በዛ ወንጀል ላይ ዘውትረን አላህ ለኛ ያለውን የእዝነት በር ማጥበብ የለብንም። ነው አላህ ይወፍቀንና ወይን ካነት ሪበተን ሐሜት ከሆነ እስተሐለሃ ሚንሃ ከፍ ሄዶ እስተሐለሃ ማለት ሐላል ያደርጋል እባክህ አምቼሃለሁ አምቼሃለሁ አፉ በላይ ይለዋል ወየጅቡ ወየጅቡ ዋጅብ ነው አየቱ በሚን ጀሚዕ ዝኑብ ከወንጀል ሁሉ ማለት ነው ከዚህ ተውብታለሁ ይቺን ደግሞ አልተውም ለጊዜ እሰራለሁ እያለ ማለት የለበትምና ወይጅቡ አየቱበ ሚን ጀሚዕ الذنوب ከወንጀል ሁሉ መተውበት አለበት አንድ ሰው ፈኢን ታበ ሚን ባዕድሃ በእርግጥ የተወሰነውን ወንጀል ተውበት አድርጎ ሌላውን ቢተው ሰሐት ተውበቱ ተውበቱ عند أهل الحق أهل الحق ማለት أهل السنة والجماعة أهل الحق ዘንድ ተውበቱ ተቀባይነት አለው ማለት ቢቀድሪ ቢቀድሪ ማታ በሚንሁ ማለት ነው ተውበት ያደረገውን ወንጀል አላህ ይምረዋል ሌላውን ደግሞ ተውበት እስኪያደርግ ድረስ ይቆይበታል ማለት ነው من ذلك الذنب وبقي عليه الباقي ስለዚህ ተውበት ያደረገበት ይማርለታል የተቀረው ይቀራል በሱ ላይ وقد تظاهر بوسنة የቁርአን የሱና ማለት የሐዲስና وإجماع الأمة في إجماع دليل هنا ما كان على شقول الموازنات لا قواعد الفقهية آه، دليلات القرآن والحديث والإجماع بلنا وإجماع الأمة على وجوب التوبة التوبة واجب لما هونو التوبة واجب لما هونو آه، تظاهرت مالك بدو دليل تدجاج فوم التوات ما عرفنا بدو حديث تدجاج فوم قال الله تعالى الله عليه وتوبوا إلى الله جميعا ቱቡ ተመለሱ ኢለላህ ወደ አላህ ተመለሱ ጀሚዓን ሁላችሁም አዩሃል ሙእሚኑ አዩሃል ሙእሚኑና ሙእሚኖች አማኞች ሆይ ለአለኩም ትፍሊሁን ትድኑ ዘንድ ትፍሊሁን ትድኑ ዘንድ ይላል አፍላህ ማለት ዳነ ከሳካለት ማለት ወቃለ ተዓላ አላህ አለ ኢስተግፍሩ ረበኩም ጌታችሁን ምህረት ጠይቁ ሱመ ቱቡ ኢለይህ ከዛንም ወደሱ ተመለሱ ተጻጻቱ ይላል ወቃለ ተዓላ ያ አዩሀ ለዚነ አመኑ እናንተ አመና ሰዎች ቱቡ ኢለላሂ ወደ አላህ ተመለሱ ተውበተን ነሱሐን ጥርት ያለ መመለስ ልክ ከግት ወተት ታልቦ ከወጣ በኋላ ወደ ግት እንደማይመለሰው ማለት ነው። አስራ ሶስተኛ ሐዲስን እናያለን። وعن أبي هريرة قال سمعت رسول الله صلى الله عليه وسلم አቡ ሁረይራ ምን ይላሉ? يقول والله إني لأستغفر الله ይላሉ የአላህ መልእክተኛ እኔ አላህን እስትግፋር አደርጋለሁ ምህረት ጠይቃለሁ ወአቱቡ ኢለይህ ወደሱም እመለሳለሁ ፊል የውሚ በየቀኑ አክሰረ ሚን ሰብዒነ መረተ ከሰባ ጊዜ በላይ اللهم اللهم اغفر لي استغفر الله استغفرك اللهم الله ሆይ ምህረትን ጠይቀሃለሁ ወአቱቡ ኢለይክ ወደ አንተ እመለሳለሁ እንደዚህ ይላለሁ ከሰባ ጊዜ በላይ አሉ هذا النبي الكريم الله سبحانه وتعالى إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ብሎ ያላቸው ማለት ነው 14ኛ وعن الأغر ابن اليسار المزني عن الأغر ابن اليسار المزني قال قال رسول الله صلى الله عليه وسلم أنه لكتنيا بلوال يا أيها الناس أنت تزوجوا توبوا إلى الله ودع الله تملسوا واستغفروه مهرة ጠይቁት فإني أتوب في اليوم مئة مرة رواه مسلم ከዚህ በቀን ሚአተ መራ ብለዋል كيف الجمع كيف الجمع بينهما ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሰባ እስከ አንድ መቶ ድረስ በቀን ያደርጋሉ እስከ ሰባ እስከ አንድ መቶ ይሄዳሉ ማለት ነው ሐዲሱ الخامس عشر خير وعن ابي حمزة أنس بن مالك الأنصاري خادم رسول الله صلى الله عليه وسلم قال قال رسول الله صلى الله عليه وسلم لله أفرح بتوبة عبده من أحدكم سقط على بعيره وقد أضله في أرض ثلاث متفق عليه አቡ ሐምዛ አነስ ብኑ ማሊክ ናቸው ነብዩን ሰለላሁ ዐለይሂ ወሰለም አስር ዓመት የካደሙ ናቸው አላህ ረጅም እድሜን እንዲኖር ካደረጋቸው ሰዎች መሃል ናቸው ኻዲሚ ረሱልላህ በመባል ለቀብ አላቸው የነቢ ሰለላሁ ዐለይሂ ወሰለም አገልጋይ ናቸው ካለ አሉ ካለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ለላሁ እንደዚህ ነው የምናነበው ለላሁ አላህ አፍራሁ ቢተውበቲ አብዲሂ በባሪያው መጽ አላህ በእርግጥ ይደሰታል ለላሁ ማለት አላህ የበለጠ ይደሰታል ነው አላሁ አፍራሁ አፍራሁ አፍራህ የሚለው ራሱ ወተዓብዲሂ ሚን አሐዲኩም ከአንዳችሁ የበለጠ አላህ ይደሰታል። እንዴት ካለ ሰዋችሁ ሰቀጠ አላ በዒሪሂ ሰቀጠ አላ ማለት አገኘው ማለት ነው። ሰቀጠ አላ በዒሪሂ ግመሉን ከነ ግመሉን ከነጭነቷ ካገኘ ሰው በላይ አላህ ይደሰታል። ወቀድ አበለሁ ፊ አርድን ፈላት አርዱ ፈላት ማለት መንደር የሌለበት ሰው የሌለበት በአጭሩ በአረብኛ ላዳ እያወጣ ፈጣሪም አቤት ባይም የሌለበት አውላላ ሜዳ ነው። አርዱን ፈላት የሚቀጣ የሌለበት ዛፍ የሌለበት እና እንደዚህ ነው። አርዱን ፈላት ይባላል። አላህ ከዚህ ሰው የበለጠ ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና አርዱ ፈላት ማለት እልል ያለ አስፈሕረቱል ዋሲአ ማለት ነው። ሰሕራ قاطعة تبكي هنا بترحى وفي رواية للمسلمين الإمام آه، مسلم بكونا رواية دقمو لله أشد فرحا رانا ومنا لبت فرحا فعلا تدفت فرحا ران كثر أن تمسكون عند قدرك فرحا لله أشد فرحا الله تمدفت بكل اجي برتانو ማለት በጣም ይደሰታል አላህ በተውበት አብዲሂ በባሪያው ተውበት መጸጸት ማለት ነው ሒነ የቱቡ ኢለይ ባሪያው ወደ አላህ በሚመለስበት ጊዜ ምን አሐዲኩም ካንዳችሁ የበለጠ ካና አላ ራሂለቲሂ ይህ ሰው በመጓጓዣ ግመሉ ላይ ነበረ ፊአርዲ ሰላቱን በአውላላ ሜዳ ከዛ በኋላ ፈንፈለተት ሚንሁ ግመሏ ከእጁ አመል ግመል አባሮ የሚያቅሰው አለ ከእናንተ መካከል ግመል ካመለጠች ከሰው እጅ ያ አላህ ግመል ሲሮጥ በአየር ላይ የሚሄድ ነው የሚመስለው በዚህ ረጅም እግሩ ሲሳብ ሱብሃንአላህ የሚያውቅ ያውቀዋል ማለት ነው በረሃ አካባቢ በሀገራችን ወደዚህ ወደ አፋር ክልል አለ ቦረና ክልል አለ ስለዚህ የሚያውቅ ያውቀዋል ማንም ሰው አይደርስበትም ከላስ ተስፋ ነው የሚያስቆርጠው። ለዚህ ሸረደል ጀመሩ ነው የሚባለው። ፈንፈለተት ምንሁ ከሱ አፈተለሰችና ጠፋች። ወአለይሃ በሷ ላይ ጣዓሙሁ የሚበላው ምግብ አለ። ማን ነው ጣዓሙሁ የሚጠጣው አለ መጠጡ፣ ወሸራቡሁ ምግቡ አለ። ከዛን ፈአይሰ ሚንሃ ከሷ ተስፋ ቁርጥ አደረገ ማለት ነው። በቃ ሄደው ሮጦ ሮጦ ሮጠው ከሁሉ ተስፋ ቆርጦ ያርግና ይተዋል። ፈአታ ሸጀረተን ከዛን ተስፋ ቆርጦ ወደ አንድ ዛፍ መጣና ፈም እዛ ዛፍ ስር ፈጣጃ ፈጣጃ ማለት ሀጃ ነበረ አስሉ ማለት ነው። ፈጣጃ አስለ ነው ችግር የለውም። እና ጣ ዛኢዳ የምትሆንበት ቦታ አለ። ከ ከበጃ አስሉ በጃ ነው። ጣ ዛኢዳን እስጠበረ እንደሚለው ማለት ነው። እስጠበረ በማዕና ሰበረ እና ፈጠጃ በዚዕ ማለት በዚዑሁ ይባላል። በዚዕ ፈጠጃ ተጋደመ፣ ጎኑን መሬት ላይ ያደረገ ማለት ነው። ፊዚልሃ በዛች በአንዲት ዛፍ ስር ሄዶ ተጋደመ። ወቀድ አይተ ሚን ከመጓጓዣ ግመሉ ተስፋ ቆርጧል። فبينما هو كذلك ልክ ተስፋ ቆርጦ ተኝቶ ሳለ ዛፊቷ ስር ኢዝ ሁወ ቢሃ ከዛ ብድግ ቃኢመተን እንደሁ ግመሊቱ ከነ ምግቡ ከነ መጠጡ አጠገቡ ቆማለች ፈአኸዘ ቢኺጣሚሃ ልጓሟን በእጁ ጥብቅ አርጎ ያዘና ثم قال አለ من شدة الفرح ከደስታ ብዛት ከደስታ ብርታት የሚለው ነገር ጥፍት ብሎት اللهم አንተ አብዲ አላህ ሆይ አንተ ባሪያዬ ወአና ረቡከ እኔ ደግሞ ያንተ ጌታ ነኝ አለ። ይሄ ማለት በደስታ ሰከረ ማለት ነው። አኽጣአ ምን ሲደት ፈራህ ያለ ሰባፈለ ከደስታ ብርታት ነው የተሳሳተ ሰውዬ በጣም ደስታ ደስታው ልክ አልፎ ማለት ነው። አኽጣአ ሚን ሽደቲል ፈራህ ስለዚህ መሳሳቱ ራሱ የደስታውን ድካ ያሳያል። እና አላህ ባሮች ወደ እሱ ሲመለሱ ከዚህ ሰውዬ በላይ ይደሰታል። አላህ እንደሆነ የሚደሰተው እሱ ነው የሚያውቀው ከሱ ክብርና ልዕልና ጋር በሚገጥም መልኩ አስራ ስድስተኛው ሐዲስ ወአን አቢ ሙሳ ተሳልፈናል የአቡ ሙሳንም ስም وعن ابي موسى عبد الله بن قيس الاشعري عن النبي صلى الله عليه وسلم كالله መልእክተኛ ሰምተው ያወሩት ነው قال ان الله تعالى الله تعالى يبسط يده بالليل እጁን በሌሊት ይዘረጋል አላህ ሊየቱበ ሙሲኡ ነሃሪ ቀን ወንጀል የሰራ ሰው ተውበት ሊያደርግና አላህ ሊምረው ሊየቱበ ተውበት ሊያደርግ ዘንድ እድል ይሰጠዋል ማለት ሙሲኡ ነሃር ቀን ጥፋት የሰራ ሰው ወየብሱጡ የደሁ አላህ እጁን ይዘረጋል ቢናሃር በቀን ልየቱ በሙሲኡ ለይል የሌሊት ወንጀለኛ ደግሞ በቀን ተውበት ያደርግ ዘንድ ይሄ ማለት ምንድነው አላህ ተውበት ለሚያደርግ ሰው ሁልጊዜ በሩ ክፍት ነው የአላህ ሐታ ተጥሎ አሸምሱ ሚን መግሪቢሃ ይሄ ሁሉ አላህ በቀን እጁን የሚዘረጋው የሌሊት ጥፋተኛ ተውበት እንዲያደርግ በሌሊት እጁን የሚዘረጋው የቀን ጥፋተኛ ተውበት እንዲያደርግ ማለት ነው ማለት ምንድነው ቀን ወንጀል ከሰራን ያው ሰውየው ብዙ ጊዜ ወንጀል እየሰራ አይደለም ተውበት የሚያደርገው ትንሽ ጊዜ አልፍና ግን ምን ወኝ ነው ይላል ሰው ሁሉ ትንሽ አልፎ ነው የሚጸጸቱ እና እንዲህ ያደርጋል ይሄ ፀሐይ ከምዕራብ እስክትወጣ ድረስ ነው አለ ፀሐይ ከምዕራብ ከወጣች በኋላ ምን ይሆናል የተውበት በር ይከረጨማል ማለት ነው የተውበት በር ይዘጋልና ያ ጊዜ ሳይደርስ በፊት ሁሉ ጥንቁቅ ከሆኑ ሰዎች አላህ ያደርገን ኸይረን እሺ ቀጥሎ ያለው ሐዲስ 17ኛው ሐዲስ وعن ابي هريره ከአቡ ሁረይራ አቡ ሁረይራ ስማቸው አብዱርሃን ኢብኑ ሰኽር ነው وعن ابي هريره قال قال رسول الله صلى الله عليه وسلم ያላህ መልእክተኛ ብለዋል من تاب ተውበት ያደረገ ሰው قبل ان تطلع الشمس من مغربها ፀሐይ ከመግሪቢያ ከመጥለቂያዋ ሳትወጣ በፊት የተውበት ያደረገ ሰው ታበላሁ አለይ አላህ ተውበቱን ጸጸቱን ይቀበለዋል ረዋህ ሙስሊም ከዛ በኋላ ከሆነ ይዘጋል ነው አይጠቅመውም 18ኛ وعن ابي عبد الرحمن عبد الله بن عمر بن الخطاب رضي الله عنهما عن النبي صلى الله عليه وسلم قال إن الله يقبل توبة العبد ما لم يغفر ቢልመዕሩፊና አላህ በሉ ይቀበላል። ተውበተል አብዲ የአንድን ባሪያ ተውበት አላህ ይቀበላል። ማለም ይገርዝር ሰውየው ገርዘራ ውስጥ እስካልገባ ድረስ ማለት ነው። ማለም ይገርዝር ታሊቁን ነው። እታች ላይ ሶስተኛ ምን ይላል? ማለም ይገርዝር በሚለው ሶስተኛ ማለም ተብሉግ ሩሁሁ ሁልቁመሁ ማለት ነው። ሩሁ ጉሮሮ ዘንድ ገርዘራ ይባላል እና ህቅ ህቅ የሚባል አለ። ያው ምናልባት ዱንያን የሚሰናበት ሰው ዱንያን የሚሰናበት ሰው ያካተመ ሰው ያካተመ ሰው ካለ ከእናንተ መካከል ህቅ ህቅ ምን እንደሆነ ያውቀዋል። የሚገርም የሆነ ክስተት ነው። ሱብሃንአላህ ሱብሃንአላህ የሚገርም የሆነ ክስተት ነውና ትንፋሽ በሙሉ ተሰብስቦ ወደ ላይ ነው የሚመጣው። ከዛን ህቅ ህቅ ዘርዘራ ምን እንደሆነ ያየዋል። ማንም ሰው ሊያስተውለው ይችላል እና አንዳንዱ ረጅም ሊሆን ይችላል ሀቅቁ አንዳንዱ ትንሽ ሊሆን ይችላል ብቻ የሌለ ኃይል እንትን ያመጣል ከዛ በኋላ ነፍስ ነፍስ ግብ የሆነት ህቅ ህቅ ማለት እዛ ደረጃ ላይ እስካልደረሰ ድረስ አላህ ተውበቱን ይቀበለዋል ግን ፈርገራ ላይ ከደረሰ ሰውየው ተውበቱ ይዘጋል ማለት ነው ምክንያቱም ስራውን ማየት ይጀምራል ያዋጣዋል ላያዋጣውም ማየት ስለሚጀምር ማለት ነው የቀጥለውን ሐዲስ 19ኛውን እናወራለን ዝር ኢብኑ ሑበይሽ ነው ዝር ኢብኑ ሑበይሽ ወአን ዝር ኢብኑ ሑበይሽን قال አተይቱ ሰፍዋን ابن አሳል ወደ ሰፍዋን ابن አሳል መጣሁ أسأله عن المسح على الخفين። ወደ ሰፍዋን ابن አሳል መጥቼ أسأله عن المسح على الخفين የየመን ሰው ነው ሰፍዋን ብኑ አሳል ማለት أسأله عن المسح على الخفين በሁለት መጫሚያዎች ማነው በሁለት ጫማዎች ላይ ስለማብስ ልጠይቀው መጣህ ወደ ፈቃል ማጃአከ ቢከ ዝር ዝር ምንድነው ያመጣህ ነገር ማለት በምን ምክንያት መጣህ አለኝ ፈቁልቱ ኢብትጋል ዕልሚ እውቀት ፍለጋ ነው የመጣሁት አልኩት ፈቃል እነል መላእከተ መላእክት ተበዋን ክንፎቿን መላእኮች ክንፎቻቸውን ይዘረጋሉ ኩሉ ጀምዕን ሙአነስ ሆኖ ነው ተበዑ በእንስት የመጣው ፕሉራል ሲሆን በተለይ ሬጉላር ፕሉራል ሲሆን በእንስት ይጠራል። የቃለቱን መላእክቱ እንዳለ ይኸው እዚህ እነል መላእክተ መላእክት ተዘዋዋጅ ነሐታ ክንፎቻቸውን መሬት ያነጥፉለታል። ሊጣልብ ልዕልሚ ወይንም ዝቅ ያደርጉለታል ለክብሩ ሊጣልብ ልዕልሚ ለእውቀት ፈላጊ ርበን ቢማ ያጥሉብ እሱ የሚፈልገውን እውቀት ወደውለት فقمت ብያልኩኝ እነሆ ቀድ ሐካ ፊ ሰድሪ ሐካ ማለት በልቤ ውስጥ ሸክ ፈጠረ ማለት ነው የሆነ ጡማኒና አጣሁ ማለት ነው ሐካ ምንድን ነው ሐክ ይባላል ለምሳሌ ይሄ ማከክ ራሱ ሐክ ነው የሚባለው ቆዳን ራሱ የሆነ ነገር እንዲሆን ቆንጠጥ አድርጎ እንዲካለን ሐቅ ነው የሚባለው። ሐቅ ፊ ሰድሪ ማለት ደግሞ ልቤ ውስጥ ተመላለሰ ማለት ነው። ሸክ ገባኝ። እነሆ ቀድ ሐቅ ፊ ሰድሪ ልቤ ውስጥ ተመላለሰ። አልመሳለል ኩፈይኒ በጫማዎች ላይ ማበስ بعد الغائط ማለት አይነ ምድር ከወጡ በኋላ ወልበውል እንደዚህ ለሽንት ከወጡ በኋላ وكنت امرا من اصحاب النبي እኔ ከነቢ ሰለላሁ ዐለይሂ ባልደረቦች መካከል አንዱ ነበርኩኝ ፈጂቱ ማን ወኩንተ እሱ ነው የሚለው ወኩንተ ሰፍዋንን ነው የሚለው ወኩንተ ምራአን ምን አስሓብ ነቢይ ስ ሰለም ከነቢ ስ ሰለም ባልደረቦች መካከል ነበር ካንተ ፈጂቱ አስአሉከ ልጠይቅህ ነኝ ማለት ሰሚዕተሁ የዝኩሩ ፊ ዛሊከ ሸይአን ጉዳይ ማለት ነው። የዝኩሩ ፊ ዛሊከ ማለት በዚህ ጉዳይ በመስሐ ኹፈይን አንዳችን ነገር ሲያወሩ የአላህን መልእክተኛ ሰምተሃል ወይ? ቃለ ነዓም፣ አዎ። ካነ ያእሙሩና መልእክተኛ ያዙን ነበረ። ኢዛ ኩና ሰፈረን በመንገድ ላይ ከሆነን አው ሙሳፊሪን ተኩምራዊ ወይ መንገደኞች ከሆነን አላ ነንዚአ እንዳናወልቅ ክፋፈና ኩፋችንን ጫማዎቻችንን ሰላሰተ አያሚን ሶስት ቀን ወለያሊህና ከነለሊቶቻቸው ኢላ ሚን ዘናበቲን ዘናሙ በስተቀር ሶስት ቀን ከነለሊቱ ሙሳፊር ከሆኑ ማለት ነው ሳናወልቅ በዛ ላይ ያበስን እንድንሰግድ ማለት ነው ላኪን ሚን ጋይጥን ወበውልን ወነውሚን ጋይጥ አይነ ምድር ብንወጣ ለሽንት ብንወጣ ወነውሚን እንቅልፍ ብንተኛ ምን እንትን መስሆን አያበላሽም ማለት ነው ፈቁልቱ هل سمعته يذكر في الهوى شيئا እና ሀዋ ማለት ስሜት ማለት ነው ስሜት ሰው የማይቆጣጠረው ስሜት ሀዋ ይባላል ሰው የማይቆጣጠረው ስሜት ግንፍልታ እና ምን ይለዋል ፈቁልቱ ብዬ አልኩኝ ሀል ሰሜተው ሰምተኸዋል የአላህ መልእክተኛ የዝኩሩ ፊል ሀዋ ሸይአን ይህ በደመ ነፍስነት ነው በደመ ዙሪያ በግንፍልተኝነት ዙሪያ በስሜታዊነት ዙሪያ ቃለ ነዓም አዋል ኩና ማዕረሱ ሰለም ወይንም ሀዋ ማለት ሀዋ የህዊ ማለት ነው ነህዋ ከማለት እንፈልግሃለን እንወድሃለን ማለት ነው ነህዋ ከይባላል እንፈልግሃለን ሀዋ ሀዋ የህዊና ሐዋ የህዋ አለ። ሐዋ የህዊ ከላይ ተምዘገዘገ ማለት ነው። ወደ ታች ሐዋ የህዊ ወነጅም ኢዛ ሐዋ ያለው ማለት ነው። ይሄ ደግሞ ሐዋ የህዋ ሐዋ የህዋ ማለት ከጀለ ማለት ነው። ስለዚህ አሁን እዚህ ላይ መከጀል፣ መፈለግ፣ ደመነፍ ይሄ ሁሉ እዚህ ውስጥ ነው የሚገባው። ለማንኛውም እንረዳዋለን ሐዲሱን ማብቃው ላይ هل سمعته يذكر في الهوى شيئا قال نعم ኩና ማዓ ረሱልላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ነበርን ፊ ሰፈሪን ፊ ሰፈሪን በመንገድ ላይ ሆነን ፈበይና ፈበይናና ፈበይናና ፈበይ ፈበይ ፈበይና አለ ፈበይና ማለት እንዲህ ባለንበት ሁኔታ ፈበይና ናህኑ ዐንደሁ እኛ እሳቸው የአላህ መልእክተኛ ዘንድ ሳለን إذ ناداه أعرابي አንድ ገጠሬ ጠራቸው ነብዩ ሰለላሁ ለሁ ጀህወሪይን ከፍ ባለ ድምፅ ማለት ነው። ሰውቲን ጀህወሪዩን ይባላል። ከፍ ባለ ድምፅ እና በከፍተኛ ድምፅ ከሩቁ أعرابي ያው ግመልና ከብት የሚመልሱበት ድምፅ ማለት ነው። ያ ሙሐመድ ይላቸዋል ነብዩ ሰለላሁ ከዛ በኋላ እንዲህ ብለው ፈአጃበሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነህወ ሚን ሰውቲሂ ነብዩን ሰለላሁ ልክ እንደሱ ድምፅ ተመሳሳይ በሆነ ድምፅ ሃኡም እዚህ ነኝ አሉ። ሃኡም ማለት በአረብኛ ሃኡም ማለት ነው እኔ እዚህ ነኝ ማለት ነው። ወይንም ኩዝም ይሆናል። ኩዝ ሃኡም ነው። ሃኡም እቅራኡ ኪታቢያ እንዳለው ግን ሃኡም ሃ እዚህ ነኝ ምን ፈለግ ፈቁልቱ ለሁ ፈቁዋን ይላል። አሁን እንደዚህ ብሎ ሲጮህ ወይ ሐክ ዋጉድህ ዋጥፋትህ ኡጉድ ምን ሰውትክ ድምፅህን ዝቅ አድርግ ፈኢነከ እንደ ነቢይ ሰለላሁ ዐለይሂ ወሰለም አንተ አሁን ያለው ነቢይ ሰለላሁ ዐለይሂ ወሰለም ዘንድ ነው አለ። ምክንያቱም አላህ በሱረቱል ሁጁራት ላይ ምንድን ነው ያለው? ላ ተርፈዑ አስዋተኩም ፈውቀ ሰውት ነቢይ አስጠንቅቋል። ከዛ ወቀት ኑሂታ አን ሃዛ በቁርአን አለ እንጂ ጮክ ብለህ ከመጣራት ፈቃል ወላሂ ላአብዱ በለ ሰውኝ ባክህ እንደሚል ወደ ጠርቶ ነው ገጠሬ ነው አልሰለጠነ አልለዘበ እንዳለ እንደወረደ ነው የመጣው እንዲህ ናቸው እነሱ አላህ አውቅቷቸዋል በእርግጥ ከዛ ወላሂ ላአብዱ ድምፅ ዝቅ አላደርግም ለአራቢ አራብዩ ብሎ አለ እና ምን አለ አልመርኡ ይሁቡል ቀውመ ማለት አንድ ሰው ሰዎችን ይወዳል አለ ወለማ የልሐቅ ቢሂም ግን ከነሱ ጋር አይደለም አልተቀላቀለም ከነሱ ጋር አልተቀላቀለም ከነሱ ጋር እና ምንድነው የዚህ ሰውዬ ዕጣ ፈንታ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልመርኡ መዐ መን አሐበ የውመል ቂያማ አንድ ሰው ቂያ ማለት ከወደደን ሰው ጋር ነው የሚሆነው ያ ረብ አላሚን من ሳሊሖችን የምንወድ ያድርገን ስራቸውን የምንከተል الله ያድርገን ፈማዛ ላይ ዩሐዲሱና ከዛ በኋላ ነቢ ስ ሰለም ዩሐዲሱና ዩሐዲሱና በቃ የተለያዩ ሐዲሶችን አተ መንገር አልተወገቱም ሐታ ዘከረ ባህበት ከዛን አንድ በር ጠቀሱ ይህ በር ሚነል መግሪብ ከፀሐይ መጥለቂያ በኩል ነው መሲረቱ አርብሂ የአግድመቱ እርዝመት መስራ ነው የሚባለው ማለት የሚወስደው የጉዞ ቀን ማለት ነው አው የሲሩ ራኪቡ ፊ አርዲሂ ወይ በአግድመቱ ያበር አንድ ሰው ይሄዳል 40 አው 70 አመን ከአርባ አርባ ወይንም ሰባ አመት ያስኬደዋል። ይህ ማለት ምንድነው? በቃ ይሄ ስለ universe ስናስብ በጣም ግዙፍ ነው ማለት ነው። ብቻ ያን ያህል የሚሰፋ በር አለ። ባቡት ተውባ ይባላል። ካለ ሱፊያን አሐዱ ሩዋት የዚህ ሐዲስ አንደኛው ዘጋቢ ቅበለ እነሱ አሁን መዲና ሆነው ነው የሚያወሩት። ስለዚህ ሻም ከመዲና ወዴት ነው የምትገኘው? ወደ ምዕራብ በኩል ነው የምትገኘው። ላክ በለሻም ነው ኸለቀሁ ላሁ ተዓላ አላህ ይህንን በር ፈጥሮታል። የውመ ኸለቀ ሰማዋት ወአርድ ሰማያትና ምድርን በፈጠረ ቀን ነው አላህ ይህንን በር የፈጠረው። ከዛ መፍቱሐን ሊተውበቲ እና ለተውበት የተከፈተ ነው። ላ ዩግለቁ አይዘጋም ፒዲኤፉ እንትን ካለ ይግለቁ ነው ለፍዞ ላ ሐታ ተጥሉዓ አሸምሱ ሚንሁ ፀሐይ ከሱ አቅጣጫ እስክትወጣ ድረስ አይዘጋም ከሱ እስክትወጣ ድረስ አይዘጋም ያን ጊዜ ግን ይዘጋል ረዋው ትርሚዚ ወገይሩሁ ትርሚዚም ሌሎችም ዘግበውታል ወቃለ ሐዲሱን ሐሰኑን ሰሒሕ አቡ ዒሳ ይህ ሐዲስ ብለዋል ይላል اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم اصلحنا وأصلح شأننا اللهم اصلحنا وأصلح شأننا يا ذا الجلال والإكرام اللهم اجعلنا متبادرين للخيرات مجتنبين السيئات اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم اللهم يا رب العالمين اللهم انصر إخواننا المسجونين اللهم انصر المسلمين المضطهدين في مشارق الأرض ومغاربها اللهم فك أثر المسلمين اللهم فك أثر المسلمين اللهم فك أثر المسلمين اللهم عجل بنصرك يا رب العالمين يا رب العالمين اللهم طال ليلة طال ليل الظالمين اللهم طال ليل الظالمين يا رب العالمين يا حي يا قيوم اللهم فك أثر المسلمين اللهم فك أثر المسلمين اللهم وفقنا لما تحب وترضى وجنبنا عن كل ما تكرهه وتأباه اللهم ثبتنا على دينك اللهم ثبتنا على دينك اللهم احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين توفنا مسلمين والحقنا بالصالحين اللهم اجمعنا في دار كرامتك في جناتك جنات النعيم اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته